الرحمن الرحيم آه واعلمي أيتها الأخت المسلمة أن الذين أباحوا لك كشف الوجه من العلماء مع كون قولهم مرجوحا قيدوه بالأمن من الفتنة ጥያቄ ሳልጠይቃችሁ ነው እንግባ ما هو الحجاب ما هو الحجاب ما هو الحجاب للشريعة الإسلامية حجاب ማለት ምን ማለት ነው እ ሂጃብ ማለት ምን ማለት ነው? እንደ ሸሪዓ ሚዛን ሸሪዓ በእኛ ስም አወጣጥ ሳይሆን በሸሪዓችን ሂጃብ ማለት ምን ማለት ነው? በቁርአን በሐዲስ ሂጃብ ማለት ምን ማለት ነው? ማሆል ሂጃብ ልጅ አካሏን ከአጅነቢይ ወንዶች መሸፈን ነው። ምንም ይሁን ምን ነው ነው ነው ትክክል ነው። ሂጃብ ያለው ምንን ያካትታል? አጠቃላይ ሰውነቷን የምትቀላቀል ከሆነ አጠቃላይ ሰውነቷን መሸፈን አለባት፣ ወይንም ከመጋረጃ ጀርባ መሆን ይህን ሁሉ ያካትታል ብለን ነው አይደል የቀራነው እ ወኢዛ سالتمهن መታዓን ኢዛ ሰአልቱሙሁነ ምን ማለት ነው? ስትጠይቋቸው እነማንን? ሴቶችን። ቁርአኑ ማንን ይመለከታል? اه. አጠቃላይ ሁሉንም ነው የሚይዘው። ግን ለነማን ነው የመጣው ቁርአን ሱር? ለነብዩ መስከተ አለይሂ ሰላቱ ወሰላም والمراد بالحجاب ما يستر المرأة من جدار أو باب أو لباس الله الرحمن الرحيم فاحذري تقنقكي والفتنة غير مأمونة واعلمي ወቂ አየተዋ ልክት ሙስሊማ አንቺ ሙስሊም እህት ሆይ አነ ለዲነ እነዚያ እንኳ አባሁ ለኪ ለአንቺ ያበቁልሽ ከስፈል ወጅህ ፊትሽን ግለጪው ችግር የለም ይቃል አይወጅብብሽም ያሉት ራሱ ከአህሉ ሱና ምን ልዑለማ ሊቃውንቶች ማአከውን ቀውሊን ንግግራቸው ከመሆኑ ባሻገር መርጁሐን የወደቀ ወይንም ተሸናፊ ከመሆኑም ጋር ቀየዱሁ እነሱ እንኳ ራሱ ገድበውታል ያንን ፍቃዳቸውን ቢልአምኒ ሰላም ከሆነ ሚነል ፊትና ከፊትና ሰላም በሚሆንበት ሰዓት ብለው ቀይደውታል እነሱ እንኳ ራሱ መዓ ከውኒ መርጁሐን ንግግራቸው ውድቅና ተሸናፊ ከመሆኑ ጋር ደሊል የላቸውምና ወልፊትነቱ ፊትና ደግሞ በእነሱ እንኳ አባባል ብንሄድ ወልፊትነቱ ፊትና ገይሩ መእሙና ታማኝ አይደለችም። ሁሱሶን በተለይም ፊ ሀዘ ዘመን በዚህ በእኛ ዘመን አለዚ ቀለ ፊህ ልዋቂዑ ድን የድን ግፊት በቀለለበት ዘመን ስርጃል ወንዶችም ወኒሳ ሴቶችም ወቀለል ሀያ ሀያ እና አይናፋርነት አፍረት ባነሰበት ሰዓት ወከሱረቲ በበዛበት ሰዓት ዱዓቱል ፊትና የፊትና ፈጣሪዎች በበዙበት ሰዓት ወተፈነነት ኒሳ ሴቶች ደግሞ በተካኑበት ሰዓት ቢወድዒ በማስቀመጥ አንዋዕ ዚና የጌጣጌጥን አይነት አላውጁሂህነ እፊታቸው ላይ ሚማ ለልፊትና ወደ ፊትና የሚጠራ ብዙ ነገር የማስቀመጥ ተፈኑን ከማግኘት ወተፈነነት ኒሳኡ ተፈነነት ማለት ምንድን ነው እ የተካኑበት ሰዓት ነው። ምን በማድረግ ቢወድዕ ወድዕ ማለት ነው? በማስቀመጥ ማለት ነው። አንዋዕ ዚና የጌጣጌጥን አይነት አላውጁህነ እፊታቸው ላይ ጆሮአቸው፣ ከንፈራቸው፣ አፍንጫቸው ይህ ሁሉ ይበሳሳል። እዚህ ላይ ቀለበት መሰል የሚያደርግ አለ። ይህን ልፕስቲክ የሚቀባ አለ። ይህን የሚቀነደብ አለ። የሚኳል አለ። እዚህችው ፊት ላይ ቀውጢ ዓለም ያደርጓታል። አላውጅህነ የሚማይደዑ ስለል ፊትና ወደ ፊትና የሚጠራ ነገር በበዛበት ሰዓት فاحذري ተጠንቀቂ አያችሁ ኡኽት ምን ዛሊክ ከዚህ ድርጊት አንቺ ተቆጠቢ ፊትሽን ሸፍኝ አየቷል ኡኽቱል ሙስሊማ ሙስሊም እህቴ ሆይ ተጠንቀቂ ፊትሽን ሸፍኝ ወልዘሚል ሂጃብ ሂጃብሽን ሙጭጭ አድርገሻል አልዋቂ የሚጠብቅሽ ይሆናል ምን ፊትና ከፊትና የሚጠብቅሽን ተጠንቀቂበት ያዡ እያሉ ወልዘሚ ሙጭጭ አድርገሻል ማንም ይጩህ ማንም ጆሮ እንዳትሰጪ ማንም ይጩህ የማንንም ጩኸት የምታዳምጪ ከሆነ ትደነቁሪያለሽ። አንዱ ኒቃብ ይወጅባል፣ ሌላው አይወጅብም፣ ሌላው እንደውም ቢድዓ ነው። ይህ ቀውጥ ያለ የምናዳምጥ ከሆነ ደንቆሮ ነው የምንሆነው። ምንም አቋም አይኖረንም። ዝም ሰው ኒቃብ ገዝቶ ሎከር ውስጥ የሚያስቀምጥ ይሆናል። በየቤቱ ቁም ሳጥን ውስጥ የሚያስቀምጣል። ዝም ሰው ብለድ ሰው ምን እባላለሁ? መልበስ ምን ሸሪዓ ነው የሚያስተዳድረን እንጂ እኛ የሰው ድምፅ አይደለም። ሰው ሰው ነው። ሰው ለራሱም አይሆንም። ሰው ሰው ወሬኛ ነው። ሰው ወሬኛ ነው። ስለዚህ ምን ማድረግ ነው ዋናው? መልበስ ቅራአት ለቅራአት ትንሽ ከቀረው በኋላ ለብሳለሁ የለም። ምንድነው ለቅራአት አይደለም የወጀበው የወጀበው ሴት መሆን ብቻ ነው። ዋጅብነቱ ሴት መሆን ብቻ ነው። ትንሽ አውቄው አምኜበት ውስጤ ይግባና ኢማን ካረጋገጥኩ በኋላ ከጠነቀቅኩ በኋላ እንደዚህ እንደዚህ አይነት ቀውጥ ያለ ሙስሊም መግባትም አያስፈልግም። እንዴ መጠንከር ማስፈል ሶላት ቆይ ልጠንከርና ሰግዳለሁ አይባልም አይደል እንዴ ሂጃብም እንደዛው ነው። ሶላት ትንሽ ይጠናከርና training የለውም የለውም። በቃ ቀጥታ መጀመር ነው። ሶላት ውስጥ ቀጥታ መግባት፣ ውዱ ውስጥ ቀጥታ መግባት፣ ኒቃብም ውስጥ ቀጥታ መግባት። ኢንሻአላህ አላህ ይረዳችኋል። በሌላው ነገር فاحذري ተጠንቀቂ ምን ذلك ከዚህ አየቷ ለክቱን ሙስሊማ አንተ ሙስሊም እህቴ ሆይ ተጠንቀቂ والزمي ሙጭጭ አድርገሽ ያጂ الحجاب ሂጃብሽን ያጂ الحجاب الواقي የሚጠብቅሽ ምን አልፊትና ከፊትና የሚጠብቅሽ بإذن الله በአላህ ፍቃድ ሂጃቡ ራሱ አይጠብቅም ሂጃብ ውስጥ ሆኖ ይሯሯጡ ሊኖሩ ይችላሉ። ወላኪን በአላህ ፍቃድ ሂጃቡ ራሱ ከብዙ አደጋ ይጠብቃል። ወንዶች የሚያስቸግሩት ኒቃብ የለበሱትን አይደለም፣ ኒቃብ ያለበሱትን ነው። ለምን ጠዋት ማታ ያያታል። ያችንማ ታምራለች አሉ ብሎ ነው የሚናገረው። እንትና እኮ ታምራለች አሉ ብሎ ይናገራል እንጂ ታምራለች ብሎ አይናገርም። ግን ፊት ለፊት ያያታል ጠዋት ማታ። የሚያስቸግረው ማንን ነው? ፊትና የሚያስቸግረው እነማንን ነው? ኒቃብ ያለበሱትን ነው። ኒቃብ ያለበሱት ተከሰተ በኢዝኒላህ ይጠብቃል። ለዚህ ነው በኢዝኒላህ በአላህ ፍቃድ ሰበብ ይሆናቸዋል ለመዳን ወላ አሃድን አንድም የለም ምን ዑለማኢል ሙስሊሚን ከሙስሊም ሊቃውንቶች አንድም የለም አልሙዕተበሪን ቁጥር ውስጥ የሚገቡ ዓሊሞች እንደው እከሌ ዓሊም ነው የሚገርም ዓሊም ነው የሚባል አንድ ዓሊም የለም። ቀዲመን በድሮም ዘመን ወሐዲሰን በአሁኑም ዘመን የለም። ዩቢሑ ሐላል የሚያደርግ ለሃኡላኢል መፍቱናት ለእነዚህ ለተፈተኑ ሰዎች ለተፈተኑ ሴቶች ከኒቃብ ለራቁ ሴቶች የሚያበቃ አንድ ዓሊም የለም። ምን አይነት ዓሊም ዑለማ አልሙዕተበሪን ቁጥር ውስጥ የሚገቡ ንግግራቸው ተጽዕኖ ያለው በሐዲስ የታወቁ በቁርአን የታወቁ በተፍሲራቸው በሁሉም በሙያቸው የታወቁ ዓሊሞች ውስጥ አንድ ዓሊም የለም የፈቀደ አንድ ዓሊም የለም غير المعتبر ሞልቷል ያ ቁጥር ዱዓት ምናምን ዳዒ ሞልቷል ዳዒ በጣም ሞልቷል በሽትን እነዛ ደግሞ ቁጥር ውስጥ አይገቡም ወላ احد عند የለም من علماء ሙስሊሚን ከሙስሊም ሊቃውንቶች ውስጥ አልሙዕተበሪን ብለው የቀየዱት ለዚህ ነው። ሰው ሞልቷል፣ ኒቃባዊ ዝም የሚል ሞልቷል፣ በስ ነው አለ። ግን ታላቅ ዓሊም ነው፣ ትልቅ ዓሊም ነው፣ ስንት ኪታብ ጽፏል፣ ሐዲስ ተርጂህ አድርጓል፣ ራጂህ መርጂህ ተናግሯል፣ ምን አጠራቅሟል፣ ምን ተናግሯል፣ ዓለም ላይ ምን ቦታ አለው ስለዚህ ወላ አሐዱን አንድም የለም ምን ዑለማ ሙስሊሚን ከሙስሊም ሊቃውንቶች አልሙዕተበሪን ቁጥር ውስጥ የሚገቡ ቀዲመን ድሮም ወሐዲሰን በአሁንም በአዲሱም ዘመን ዩቢሑ የሚፈቅድ ለሃኡላ ልመፍቱናት ለተፈተኑት ሴቶች ማወቃዕና ፊህ ይህን የተዘፈቁበትን ዓለም ይበቃል የሚል አንድም ዓሊም የለም። አንድም ዓሊም የለም። አንድም የሚፈቅድ ዓሊም የለም። ተግባባን አይደል? አንድም የሚፈቅድ ዓሊም የለም። ሂጃቡን መልበስ ዋናው ግን አንድ ነገር ምን አለ ይወጅባል አይወጅብም ያለውን ጭቅጭቅ አይደለም። ዋጅብ ነው ይወጅባል፣ አይወጅብም ይወጅባል፣ አይወጅብም አለው ጭቅጭቅ ላይ ሳይሆን ዋናው ነገር በቃ መልበስ መልበስ ሱናም ከሆነ ማሻ ጥሩ የሚበልጥ ሱና ነው የተሰራው። ዋጅብም ከሆነ ግዴታን ተወጥተናል። ዋናው በቃ መልበስ ነው። ምን አጨቃጨቀ? እኛ ዋጅብ ነው ዋጅብ አይደለም፣ ዋጅብ ነው ዋጅብ አይደለም። እዚህ ጭቅጭቅ ውስጥ መግባት ሳይሆን ዋናው ግን ከጀልባቡ ይልቅ ኒቃቡ more واقي ነው። بإذن الله من فتنة ይጠብቃል። እናውቀዋለን ቴክኒክ። ስለዚህ ሱና ነው ዋጅብ ነው ሳይሆን ዋናው ዓላማው መልበሱ ብቻ ነው ትልቁ ነገር። ፈኢዛ አዘምቲ ፈተወከሊ አለላህ ቁርጥ አድርጊና አውጥተሽ አውርደሽ አባት እንደፈለገ ይጩህ፣ እናት ታምባ ታልቅ ኡ ትበል፣ ያዙ ልቀቁኝ ትበል፣ ትጩህ፣ ቢራገሙ ያውርዱ አይደርስም። የአላህ ትእዛዝ ይሄ ነው። የኛው ውሳኔ ብቻ ነው። በአላህ ተወከለን ውስጡ ከገባንበት ወላሂ ምንም ነገር ጉድለት አይመጣም። ኢንሻአላህ ቢኢዝኒላህ አላህ ባሮችን እንዴት ማዳን እንዳለበት ያውቃል። ወሚን النساء المسلمات ከሙስሊም ሴቶች መየስተዕሚለን መየስተዕሚልን ኒፋቅ ኒፋቅን የሚጠቀሙ አሉ ፊል ሂጃብ ላይ ሂጃብ ላይ ይዞ ወሚን ኒሳኢ ከሴቶች አሉ አልሙስሊማት ሙስሊም ከሆኑ ሴቶች ውስጥ መየስተዕሚልነ ኒፋቀ نفاق የሚጠቀሙ ፍል ሒጃብ የሂጃብ ኒፋቅ ፈኢዛ ኩነ ሲሆኑ في ሙጅተምዕ ህብረተሰቡ ውስጥ ሲሆኑ ሲቀላቀሉ የልተዚምነል ሒጃበ ሂጃብን ሙጥጭ አድርጎ የሚይዝ ህብረተሰቡ ሲቀላቀሉ እሕተጀብነ ሂጃባቸውን አሳምር ይዛሉ። ሙናፊቆች ናቸው። የምንፉ ሙናፊቆች የሂጃብ ሙናፊቅ እንደዚህ እኮ አለ ግቢ ውስጥ ግቢ ውስጥ ሙሉውን መሐጀባ ይበዛል አይደል ሂጃብ ኒቃቢስ በዝቷል በአሁን ሰዓት ጀልባቢስም በዝቷል አይደል እዚህ ውስጥ ሁሉም ሰላም ሆኖ ተደብቆ ይኖራል ልክ ሁሉም በክልሉ ሲሄድ ሲበተን ለብሬክ የሚሆን ለምን የዛን ሰዓት ለቀቅ ለቀቅ ማድረግ ይጀምራል። የሰፈር ድንገት መጥቶ የለበሱት ከሆነ በሰፈር ላይ ይሁን ለበሽ ምን ነው በልጅነትሽ በዚህ እድሜ ምን ሲባል መልቀቅ፣ ቀስ ብሎ ማዝራራት፣ መውረድ ይጀመራል። ይሄንን ነው የሚሉት አለና ነው ስለሌለ አይደለም። አለ ዋናው መጠንቀቅ ነው። የሚያደርጉ ነከሌናቸው ነከሌናቸው ሳይሆን አለ ግን እንደዚህ ወሚን ኒሳ ከሴቶች አሉ አልሙስሊማት ሙስሊም ሴቶች መየስተዕሚልነ ኒፋቅ ኒፋቅን የሚጠቀሙ ፊል ሒጃብ የሂጃብ ሙናፊቆች አሉ ፈኢዛ ኩነ ሲሆኑ ፊ ሙጅተመዕን ህብረተሰብ ውስጥ ሲሆኑ ምን አይነት ህብረተሰብ የልተዚሙ الحجاب ሂጃብን ሙጥጥ አድርጎ የሚይዝ ሙነቀባ የበዛበት አካባቢ ላይ ሲሆኑ እህተጀብና ሂጃባቸውን ይከናነቡታል ይለብሳሉ ወኢዛ ኩነ ሲሆኑ ደግሞ ፊ ሙጅተመዕን ህብረተሰብ ውስጥ ሲቀላቀሉ ላየልተዚሙ ቢልሒጃብ ሂጃብን ሙጥጭ አድርጎ የማይይዝና ጠንካራ አልሆነ ህብረተሰብ ውስጥ ሲቀላቀሉ ለሚሕተጅብነ ሂጃባቸውን ይለቃሉ። ግቢ ውስጥ እንለብሳለን፣ ቢሮ ውስጥ ስንገባ ደግሞ ኋላ መውረድ እንጀምራለን። ይሄ ማለት ነው፣ ሌላ ምንም አይደለም። የሴቶች ሂጃብ ብቻ አይደለም። የሱሪ ሙናፊቅም አለ፣ የጥኝ ሙናፊቅም ይኖራል። ቀስ ብሎ ያወርዳታል። ቀስ ብሎ እየቀነሰ ዝቅ እያደረገ ዝቅ እያደረገ ታች አድርጓል። ጠቆር ያለ ጥኝ ያደርጋል። ኒፋቅ ፊልህ የጥኝ ኒፋቅ ነው የሚባለው ይሄ እነሱ ላይ ብቻ አይደለም ያለው። እዚህም ሱሪ ያሳጥራል። ለምን ሱሪ ያጠረበት አካባቢ ላይ ነው ያለው፣ ያሳጥራል። ኋላ ሲወጣ ቢሮ ሲገባ ግን ሲያስረዝመው ትንሽ ሲጨምር ትንሽ ሲጨምር ተዝርክርኮ መጨረሻ ላይ ይወድቃል። ያነ ጅርክርክ ያለ የጀለቢያው ምኑ ምኑ እሳ ቁርጭምጭሚቱ ላይ የሚያወርዳል አይደለም። ዋና ቁርጭምጭሚት ያለውን አትመልከቱ ነው ከቁርጭምጭሚቱ ከካዕቡ ከፍ ይበል ነው ያሉት ነብዩ ዋጅቡን ወላኪን አስሎ ነብዩ ተለብስ የነበረው የድረስ ነው የድረስ ነው ጩዋ ሚስፈሳቅ ድረስ ነው ባታደርገው ግዴታ አይደለም። ሚስፈሳጥህም አታድርሰው፣ ችግር የለም። ከሚስፈሳጥህም ዝቅ ይበል። ከቁርጭምጭሚት በላይ ይሁን። ዋጅቡን ተጠቅመሃል። ግን አኩሉም ምስተራ ማሻአላህ መጀረስ መጀረስ ያስፈላል። ደግሞ የትም ቦታ ብትሆን ብቻህን ሁን። እንዳለ ሱሪው ረጃጅም ውስጥ አንተ ብቻ ነው። ቁጥር ለምን ፈከይፈ ይዕጅቡከ አልዓደ ቁጥር እንዴት ማርከናል ያ አላህ የምናደርግለትን ሀያል ጌታ ነው መመልከት ያለብን። የትም ቦታ ብንሆን አብሮን ነው። አንድ ብንሆንም አብሮን ነው አላህ ያንን ነው መመለከት ያለብን እንጂ የሰው ብዛት አይደለም፣ ለሰው አይደለም። የሂጃብ ኒፋቅ ያሉት እነዚህ ፈኢዛ ኩነ ሲሆኑ ፊ ሙጅተመዕ ህብረተሰቡ ሲሆኑ እነዚህ ሴቶች የልተዚሙ ልሒጃብ ምን አይነት ህብረተሰቡ የልተዚሙ ልሒጃብ ሒጃብ የያዘ አህሉ ሱና ሰፈር ውስጥ ሲሆኑ እሕተጀብነ ሒጃባቸው ሙጭጭ አድርገው ይዛሉ። ወኢዛ ኩነ ሲሆኑ ደግሞ ፊ ሙጅተመዕ ህብረተሰብ ውስጥ ላየልተዚም ቢልሒጃብ ሒጃብን ሙጭጭ የማያደርግ ህዝብ ውስጥ ሲቀላቀሉ ደግሞ ለሚሕተጅምነ ሒጃባቸውን ይለቁታል፣ ይወርዳሉ። እነዚህ የለበሱት ለአካባቢው እንጂ ለአላህ አይደለም። ለአላህ የለበሰ የትኛውም ዓለም ውስጥ ይግባ፣ አውስትራሊያ የሚሄድ አውሮፓ፣ አሜሪካ ይግባ የትኛውም ዓለም ውስጥ ይሁን ይለብሳታል። ለምን? لأن الله يرى لأنه لبسه لله الواحد الأحد ነው የለበሰው። በቃ አለቀ። የተለበሰው ለአላህ ከሆነ እንደዛ ነው። ለአካባቢ ለሰው አይደለም። ሰው ምንም አያመጣም፣ ምንም አይደለም። ጮሆ ጮሆ ጮሆ ሲደክመው ይተዋል። አባትም አትልበሽ አውጭ ብሎ ከሶስት አራት ቀን በኋላ ይረሳዋል። እናትም እንደዚህ ሆና ታለቅሳለች። አንድ ቀን ትተዋለች። ታለቅስ ለፈለገ ታለቅስ አዋረሽ ይችላል ይበል እንደፈለገ ይበል። ዋና የሚሰራው ለአላህ ነው። ومنهن ከሴቶች ውስጥ አሉ የሚገር መን ተህተጅቡ ሂጃቧን የምትለብስ إذا كانت ስትሆን في مكان عام ህዝብ የሚሰበሰብበት አካባቢ ላይና መስጂድ ውስጥ አካባቢ ስትሆን في مكان عام አጠቃላይ ሰዎች የሚሰበሰቡበት አካባቢ ላይ ስትሆን ሂጃቧን ትለብሳለች። ومنهن ከሴቶች አሉ ሙናፊቅ ሴቶች የሂጃብ ኒፋቅ ያለባቸው ምን ተሕተጅቡ ሂጃቧን የምትለብስ إذا كانت ስትሆን في عام አጠቃላይ ህዝብ የሚሰበሰብበት አካባቢ ላይ ስትሆን ትለብሳለች። وإذا دخلت ስትገባ ደግሞ محلا ቦታ تجاريا ንግድ ቦታ أو مستشفى ወይ ሆስፒታል ውስጥ ስትገባ ነፍስ ሁና أو محلا تجاريا ወይ ንግድ ቦታ ስትገባ እሱቃቸው ማለት ነው። ምን ታደርጋለች? ጣል ጣል ሂጃቧን እጇን ወጣ ወጣ ማድረግ ትጀምራለች። አው ካነት ወይ ከሆነች ቱከልሙ የምታናገር ከሆነ አሃደ አንድን አካል ሳገትል ሁልይ ጌጥን የሚያነጥር ማለት ነው። ሳጋ ማለት ጌጥ የሚሰራ ሰው ሳጋ ይባላል። ጌጥ የሚሰራ ወርቅን ሊሆን ይችላል፣ ቀለበትን የሚሰራ ሊሆን ይችላል የሚያሰሩት ሳቀተን ሁልይ የጥሪ የሚሰራ ሰው ጋር ስትሆን አው አሃዲ አው አሃዲ ሀያውጢን ወይ ደግሞ ሀያውጥ ልመላቢስ ልብስ ሰፊ ጋር ስትሄድ አኒሳእያ የሴቶችን ልብስ የሚሰፋ ጋር ስትሄድ ከሸፈቱ ጀሃሃ ፊቷን የምትገልጣለች ወዚራዓይሃ ክንዷን የምትገላለጥነት አለች መኪና ውስጥ ስገባ ታክሲ አይምን ላይ በቃ ልብሳቸውን ልቅቅ ሲወርድ ምንም ማያዝባቸዋል የትኛውም ቦታ ላይ ምንም ለማድረግ ይሁን ልብስ ጥንቃቄ ማድረግ በቃ ጥንቃቄ ማድረግ ሰውነቷ እንዳይገላለጥ ነው የተፈለገው አላማው። የሂጃቡ አላማ የማንነቷ ከለሯ ምን ምኗ መታወቅ የለበትም። ለዛ ነው ወሚንሁን መን ተሕተጅቡ ኢዛ ካነት ስትል ሂጃብ ትለብሳለች ፊ መካንን አምን ተራና ህዝብ በዛበት አካባቢ ህዝብ የበዛበት መካንን አምን ይባላል። የህዝብ መሰብሰቢያ አካባቢ ሂጃብ ይበዛል በጣም ወደ መስጂድ አካባቢ ስትቀርብ እዛ አይነት አካባቢ ላይ ሂጃብ ይለብሳሉ። ወኢዛ ደኸለት ስትገባ ደግሞ محلا ቦታ ስፍራ تجاريا የንግድ ማዕከል ስትገባ ሱቅም ይሁን ሱፐር أو مستشفى ወይ ደግሞ مستشفى ቦታ ስትገባ ሆስፒታል ውስጥ ለሕክምና ለምናምን ሊሆን ይችላል። የዛን ጊዜ የሚያስፈልገው ቦታ ሊጋለጥ ይችላል። ምንም አይደለም። مستشفى ውስጥ ስትገባ ይህ ሆስፒታል ነርሱ ምኑ ምኑ ይቀብላ ትልቁ ይችላል አለ። ምክንያቱም የሆስፒታሉ ህግ ጉርድ በእንትን ፎ እንትን ዩኒፎርም ከሆነ የግድ ሊያስወልቋት ይችላሉ። የዛን ጊዜ ምን ማድረግ አለባት? እችል ምን ማድረግ አለባት? እ ምን ማድረግ አለባት? ተትርኩ ተተወከል አለላህ የግድ እኮ በመጠጥ እንጂ ብር ማናገኝ ከሆነ መጠጥ መነገድ አለብን ማለት አይደለም። አላህ ሌላን ነገር ማግኘት ነው። የግድ እሱ ገበያ ላይ ውድ ነው በቃ ሌላ ብዙ የስራ ዘርፍ አለው እና ንግድ መክፈት ይቻላል እኮ ሆስፒታል መግባት ትተውና ንግድ ትክፈት በቃ ንግድ የለም ሌላ ነገር ትጀምር ሌላ የስራ ዘርፍ ሙያ መፈለግ ጊዜ ግድ ሁሉም በተመረቀበት ሙያ ውስጥ ይግባ ካል አደጋ በጣም አደጋ በጣም ብዙ መሐረማቶች ይሰራሉ ምንም እግር የለም ማለት እኮ ነው ይሄ ሐላል ነው ሁሉም ነገር የሆነ ምክንያት እየፈጠሩ ማድረግ ብቻ ነው ማለት እኮ ነው የሚገድበን ነገር ከሌለ የግድ ለአላህ ብለን አንድን ነገር እንተዋለን እንጂ ሐራምን አለበለዚያ አንድ ሰው በቃ እኔ የማገባበት ሀብት የለኝም፣ ንብረት የለኝም፣ ስለዚህ እኔ አልጠየቅም በዝሙት ማለት ምክንያት የለም። አይሆንም። ይሄ ነገር አይደለም። አሙስተሽም አው ካነት ወይ ከሆነች ትከልሙ የምታናግር ከሆነ አሐደ አንድን ፋገትን ሁልይ ምንድን አልኳት? ፋጋ አንጣሪ፣ ንጥረኛ፣ አንጥረኛ ማለት ነው። አንጥረኛ ሑልይ ማለት ምንድን ነው? ጌጥን ማለት ነው። ጌጥን የሚያነጥር የሚሰራ ማለት ነው። አው አሃድ ወይ አንዱ ጋር ስትሆን ኸያጢል መላቢስ ኸያጥ ማለት ኸያጢ አልመላቢስ ኸያጢ ማለት ምንድን ነው? ሰፊዎች ማለት ነው። አልመላቢስ እንሳእያ የሴት ልብስ ሰፊዎች ጋር ስትሄድ ከሸፈት ወጅሃ ፊቷን ወዚራ ወዚራዓይሃ ክንዷን ትገልጣለች። ሲነፍካት ይህን ሽንጧን ትሰጠዋለች። يقرون كأنها لك تمثل عليك يعني عند زوجها بالوا قاري الله يتمثل عليك أو أحد المحارم أو أحد أو أحد محارمها ويقرب زمدها أباطها أو عند مواقاري الله يتمثل فاتقين الله الله نفروا باكاك يا من تفعلنا ذلك من المتفروا فيتوس الله نفروا الله نفروا فاتقين فاتقين الله الله نفروا ያ መን ተፈዓልነ እናንተ የምትሰሩ ሴቶች ሆይ ያ ኒዳእ ነው ጥሪ ነው። ያ መን ተፈዓልነ ዛሊክ ይህን ድርጊት የምትፈጽሙ ሴቶች ተቆጠቡ። የትም ቦታ ሆኑ፣ ሆስፒታልም ውስጥ ሆኖ ንግድ ማዕከልም ሆኖ ኒቃባችሁን ጭጭ፣ በቃ ምንም ነገር የለም። በምንም አይነት መልኩ መደራደር የለም በኒቃብ ዙሪያ ላይ ቀጥ ማለት አላህ ተወከሉ፣ አላህ ያመጣዋል። ኒቃብን ትተን የምናገኘውን አለም አላህ ኒቃብ ሆነን ያመጣዋል። እንደውም አይገኝም። ኒቃብን ጥለናል። ብዙ ነገር ወሊላሂ ኸዛኢን ሰማዋት ወልአርድ ምንም እኮ የሚያስገርም የለም። ወላሂ ሱብሃንአላህ አይደል? ወመን የተቂላህ የጀዐል ለሁ መኽረጃ ወየርዙቅሁ ሚን ሐይቱ ላ ያሕተሲብ ነው። በቃ ይችን አያ ሙጭጭ አድርጎ የያዘ ሰው ወላሂ ምንም ኸውፍ፣ ፍርሃት፣ ጭንቀት የለበትም። ስራ አገኝ ሆነ ወጥቼ እንደዚህ ይሁን ሆነ ይሄን ያክል 18 20 አመት ተምሬ ያለ ስራ እቀመጣለሁ ሂሳብ ከለብኩ ስራ አላገኝም። ወመን የተቂላህ የአላህ ቃል ኪዳን እኮ ነው። የአላህን ቃል ኪዳን ካልተማመን በራሳችን ጉልበት ላይ እንዴት እንተማመናለን? ወመን የተቂላህ አላህን የፈራ ወመን የተቂላህ አላህን የፈራ እ እ የጃአለሁ መኽረጃ መፍትሄ አላህ ይፈጥርለታል በምንም አይነት መልኩ በማያውቅ ወይርዝቁሁ ሲሳዩን ያመጣለታል ምን ሐይቱ ላይ ያህተሲብ ካላሰበው አቅጣጫ ይመጣል እሱ በዚች በተመረቃት እሷ በተመረቀችው ብቻ ነው የምታስበው አላህ ግን ከሌላ አቅጣጫ ሌላ ርዝቅ ያመጣል አላህ እውራ ሞራን የሚቀልብ ጌታ ነው አላህ ድንጋይና ድንጋ መካከል ያለን ትል የሚቀልብ ጌታ ነው አላህ ማንን የሚቀልብ ነው አላህ ለመርየም ቢንት ዕምራን ምን ነበር የሚያደርግላት? ፈዋኪሁ ይመጣል እሸቱ አናለክ ያ መርየም ያ መርየም ከየት አመጣሽ ይህንን ስላት ዘከርያ ኩለማ ደኸለ ዐለይሃ ዘከርያ ልሚሕራበ ወጀደ ዐንደሃ ሪዝቀን ቃለ ለሃ ያ መርየም አናለኪ ሃዛ ከየት አመጣሽ ይህን ኢየሩሳሌም አካባቢ ላይ የለም እሸት የለም ከየት አመጣሽው ምን ትለው ነበር እሆ ምን ዒንድላህ ከአላህ ነው የመጣው። ኢነላህ የርዝቁ መን የሻኡ ቢገይሪ ሒሳብ አላህ ለፈቀደውና ለወደደው አካል ከማያስበው አቅጣጫም ርዝቃውን ርዝቁን ይሰጠዋል። ቀይችን የአላህን ቃል ኪዳን ያነገበ ሰው ወላሂ ኒቃቡን ይለቃል። ኒቃብ ስር ስለሆንኩኝ የተመረቅኩበትን አልሰራበትም አበደን ተይው ምንም አይደለም። ደግሞ ተው አይደለም ታገኛላችሁ ስራ ኢንሻአላህ መፍትሄ ይፈጥራል። አላህ የጃአለሁ መኽረጃ እኮ ተብሏል። ኒቃቡን ለብሰሽ ስራ ታገኛለሽ። ኒቃቢስ የሚሰሩበት ስራ ሊፈጠር ይችላል ወይ ታገኛለሽ። በቃ የጃአለሁ መخرጃ ያለችውን ምን ጊዜም ውስጣችን ያቃጭል። ይሄ አንኳፋ ውስጣችን ይህን ቃል ኪዳን እንያዛል። ወላሂ ይህን ቃል ኪዳን የያዙ ሰዎች አንድ ኒቃቢስትና አንድ ጀልባቢስ ይዋቸው ዶርም ሁለቱም አድረው ሁለቱም መስጊድ መጥተው ይሄዳሉ። ሁለቱም እየተማሩ ነው። ከወጡም በኋላ ሁለቱም ይኖራሉ ይኖራሉ፣ ግን ሁለቱ እኩል አይደሉም። አላህ ዘንድ ይለያያሉ በጣም ምንም አይመጣም። ኒቃብ ስለተለበሰ ምንም አይሆንም ኢንሻአላህ። አው ካነት ትከልም ይችን ቃል ኪዳን ብቻ ያዟል። ወመን የተቅላህ የጃዓል ለሁ መኽረጃ ወየርዝቁሁ ሚን ሐይሱ ላ የሕተሲብ። አሁንም እደግመዋለሁ። ወመን የተቅላህ የጃዓል መኽረጃ ወየርዝቁሁ ሚን ሐይሱ ላ የሕተሲብ። አሁንም ሶስተኛ ደግመዋለሁ። ወመን የተቅላህ የጃዓል ለሁ መኽረጀን ወየርዝቁሁ ሚን ሐይሱ ላ የሕተሲብ ይቺ ምን ጊዜ ሙፍራክት ኒቃብን የሚከለክል ዓለም የለም። ስራ ላልመረቅ እችላለሁ፣ ከትምህርት ቤት ልባረር እችላለሁ። የጀዓል ለሁ መኽረጃ በላይ አንድ ሚሊዮን ደሊል ይመጣልህ። አንድ ሰው በቃ ላለመልበስ ተፈጥሮ ከሆነ ምንም ማድረግ አትችልም። የራስ ጥረት ነው ደግሞ ራሳችሁ ጣሩ ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ትሰማላችሁ ሐዲስ ለመለወጥ ፍላጎት ይኑራችሁ ነው አልበለዚያ እኮ የደለል ቀውጢ ዓለም ቢነግረዋል ቢነገረው አንድ ሰውም ላይቀየር እኮ አለ እንዴ ከነብዩ አንደበት በዛ በለስላሳ ምላሳቸው በጣፋጭ አንደበታቸው ትኩስ የሆነ ወህይ እየተነበበለት ምንም ያልተቀየረ አለ ሚሊየን ደሊል አይደለም የሚያስፈልገው አንድ ሰው አንድ ትገለ አንድ አያ አይሻ ምን ትላለች መሰላችሁ እቺ አያ ስትመጣ እቺ እዚህ የቀራናት አያ يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ያለው አያ ሲመጣ والله رحم الله امرأة الأنصار نساء الأنصار የአንሳርን ሴቶች አላህ ይዘንላቸው አለ ለምን ሲሏት ባሎቻቸው መስጊድ መጥተው ይህን ወህይ ይዘው ለሚስቶቻቸው ማታ ሄደው አነበቡላቸው ማታ ጠዋት ሙሉውን መዲና ኒቃብ በኒቃብ ጠዋት ጠዋት አላህ ይዘንላቸው አትቃ وأعمل وأخشى بكتاب الله من نساء الأنصار من ذلك إلا صلى الله عليه وسلم أو كانت تكلم أحد صاغة الحلي يبقى أن أنت رنيا هنا سوجر آه، سيهدو أو أحد خياط الملابس وملابس النساء يسيكو سلبس ينسفا ሰፊ ጋር ሲሄዱ ከሸፈት ወጃሃ ፊቷን ትገልጣለች። ዚራአሃ ክንዷንም ከአናሃ እንደ ዘውጅሃ ባሏ ትመስላለች። አሐድ መሐሪሚሃ ወይ ቅርብ ዘመዷ ጋር ያለች ነው የምትመስለው። ጥንቃቄ የላቸውም ነው ስንለብሰውም ጥንቃቄ ጋር ኢንሻአላህ ተወኩል አለላህ ትግና መሆን ብዙ ወሬ ሊወራ ይችላል። ሁሉንም ነገር መቻል فاتقين الله አላህን ፍሩ ያመንተፈ አነ ዛሊክ ወለቀድ ሸሃድና በሚገርም ሁኔታ አይተናል ይላሉ ሸህ ሼክ ፈውዛን ምን ይላሉ? ወለቀድ ሸሃና በእርግጥ አይተናል። بعض النساء ከፊል ሴቶችን ተመልክተናል። القادمات የሚገቡ የሚገቡ ወደ ሰዑዲ ፍጣኢራት በፕሌን የሚመጡ من الخارج ከውጭ ሀገር በ plane የሚመጡ ብዙ ሴቶችን አይተናል። لا يحتجبن ኒቃባቸውን አይለብሱም إلا عند هبوط الطائرة ልክ plane ኡ ሲያርፍ ብቻ ነው። هبوط ሲወርድ ሲያርፍ ማለት ነው። الطائرة አውሮፕላኑ እንዳረፈ ልክ ኤርፖርት ሲደርሱ ኒቃብ ደስተው ይዘዋል። ኒቃባቸውን ለብሰው ወደ ሪያድ ወይንም ወደ መካ ይቀላቀላሉ፣ ይጀምራሉ ከጅዳ ማለት ነው። እንደዚህ አይነት ሴቶች ናቸው ያሉት። هؤلاء نساء منافق منافقات النقاب منافقات الحجاب ናቸው እነዚህ احتجبنا لاجل المال ለገንዘብ ነው ለገንዘብ ነው ሂጃብን የለበሱት وليس من اجل الله ለአላህ አይደለም ወለቀድ ሸሃድና በእርግጥ ተመልክተናል ባዕድ ኒሳ ከፊል ሴቶችን አይተናል አልቃዲማት የሚገቡ የሚመጡ ፊጣኢራት በፕሌን የሚመጡ ሚነል ኻሪጅ ከውጭ ሀገር ለስራ ብለው የሚመጡ አሉ ከዚህ ሲሄዱ ኒቃብ ይለብሳሉ ከዛ ሲመጡ ኒቃብ ያወጣሉ እንደዛ እኮ ነው ያለው እዚህ ሁና የምትለብስ ለገንዘብ ነው አይደለም አይደለም ሊላሂ الواحد الاحد الله من الخارج لا يحتجبن حجاب አይለብስም الا عند هبوط الطائره ፕሌኑ ሲወርድ እንጂ في احد አንዱ መጣራት هذه البلاد እዚች ሀገር አንዱ ኤርፖርት ላይ መጣራት ማለት ኤርፖርት ማለት ነው መጣራት ማለት ኤርፖርት ነው ኤርፖርቱ ፊጣይራት በፕሌን ይመጣሉ ምን الخارج ከውጭ በፕሌን የሚመጡት አይለብሱም ሂጃብን ተመልክተናል በአይናችን ለህተጅብነ ሂጃብ አይለብሱም ኢላ እንደ ሁቡጢ ሲወርድ እንጂ አጣኢራ ፕሌኗ ስትወርድ እንጂ ፊአሃዲ አንዱ መጣራቲ ኤርፖርት هذه البلاد ከዚች ሀገር ኤርፖርቶች አንዱ ኤርፖርት ላይ በምታርፍበት ሰዓት ልክ ሲወርዱ ከአውሮፕላኑ ሲወርዱ ነው መልበስ የሚጀምሩት መልበስ የሚጀምሩት وكأن الحجاب በቃ ሂጃብ በአሁን ሰዓት ሷረ ሆነ من العادات من العادات ሆነ እንደተለምዶ ባህል من العادات እንደ ባህል አደረጉት ተመለከቱት ላ من المشروعات الدينية የድን ትእዛዝ አድርገው አይደለም የተመለከቱት እንደ ባህል ነው ለምን የሰዑዲ ባህል ስላደረጉት ነው። ከዚህ ሲሄዱ ይለብሳሉ፣ ሲወጡ ያወልቁታል። ባህል አድርገው ያዙት። ዲንማ ከሆነ ዲን አፍሪካም ዲን አለ፣ አፍሪካም እስላም አለ፣ አውሮፓም እስላም አለ፣ ሳዑድም እስላም አለ። የትም ቦታ ላይ ትእዛዙ ትእዛዝ የትም ቦታ ላይ ሳዑዲ ሐራም የሆነ እኛም ጋር ሐራም፣ ሳዑዲ ዋጅብ የሆነ እኛም ጋር ዋጅብ። ሳዑዲ ላይ ኒቃብ አለ፣ ሌላው ሀገር ኒቃብ የለም። የለም እንደዛ ብሎ ነገር አውሮፓ ላይ እየተጠቃቀሱ አይደል ፍራንስ ሳይቀር በፓርላማ ሳይቀር እየተጨቃጨቁ እየተወሰነባቸው ምን እያሉ ሴቶች ከስራቸው እየለቀቁ ቤታቸው እየቀሩ ነው። ከሀምሳ ምናምን ሺህ በላይ ሙነቀባ ነው ፓሪስ ከተማ ላይ ብቻ ጭቅጭቅ ላይ አለ የተባለው በዛ ሰዓት የመንግስት ሰራተኛው ቤት የሚውለው ምኑ ምኑ ተብሎ ማለት ነው። ሌሎች ከተሞች ላይ ፍራንስ ውስጥ ብቻ አይደለም ፓሪስ ከተማ ውስጥ ብቻ እንግዲህ በሌላ ሀገር ለንደን ውስጥ አለ ኒቃቢስ በጣም ይበዛል። አሜሪካ ውስጥ ኒቃቢስ በጣም ብዙ ነው። አውስትራሊያ በጣም ብዙ ነው። ስዊዘርላንድ ብትሄዱ፣ ጀርመን ብትሄዱ፣ ጀርመን ተፈቅዶላቸዋል። በጣም ኒቃቢስ ይበዛል አውሮፓ ላይ። አውሮፓ ላይ እኮ እንደውም ከአረቡ ዓለም ከአረቡ ዓለም ከአረቡ ዓለም ሁለት ሀገሮች ላይ ነው ኒቃብ የሚበዛው የመንና ሳዑዲ አረቢያ ነው በጣም ኒቃብ የሚበዛው። ሌሎችም በካፈሏቸዋል እንዳለ አውሮፓ ውስጥ አበለሻሽተውታል። የሚገርመው ለንደን አሜሪካ ውስጥ የማይሰራ ግብጽ ውስጥ ይሰራል መሐረማ ዘግናኝ ስራ ይሰራል። እዚህ ማፊያዎች ጣሊያን ውስጥ የማይሰሩት ግብጽ ውስጥ ይሰራል። ቀየመ ቀየመ ይሰራል። ኒቃቡ ሂዷል ለብዙ ሀገር አፍሪካ ውስጥ ስንት ይሉታል ስንት ደርሶታል። ወላሂ አልሐምዱሊላህ በአሁኑ ሰዓትማ እኮ ዓለም እየተለወጠ ነው ያለው። ስን አህሉ ነው እየበዛ ነው ያለው። ከላይ ያለ ከታች ያለው ትውልድ እየገባው ነው ያለው። በጣም ዋጅብ አይደለም፣ ዋጅብ ነው፣ ዋጅብ አይደለም፣ ዋጅብ ነው። እዚህ አይነት ቀውጥ ይተው። ዋናው መልበስ ስለዚህ እነዚህ ሰዎች ወከአነ ሒጃብ ሒጃብን አስመሰሉት። እነዚህ ሴቶች ለስራ የሚመጡ ሴቶች ሷረ ሚነል አዳት ልክ አደት የአንድ ሀገር ባህል አድርገውታል። ላሚነል መሽሩዓት ዲንያ የዲን ትእዛዝ ሳይሆን የዲን ድንጋጌ ሳይሆን የሀገሪቷ ባህል አድርገውታል። ሰዑዲ ሲመጡ ይለብሳሉ፣ ሲወጡ ያወልቁታል። ሒጃብ መልሰው ጉርዳቸው ነው። የተወሰነ እዛ ማርቤት ይሰሩና እዚህ ሲመጡ አስቀያሚ ስራ ማለት ነው። ደግሞ ገንዘባቸውም አይበረከትም። በመሐረማት የሚሰበሰቡ ብዙ ሸርዓን ጠብቆ አይደለም የሚካሄደው። ስለዚህ ምንም አያልፍላቸውም አያልፉም በእንደዚህ አይነት ታላቁ ሀገር ላይ መካ መካ ዙሪያ ላይ ወላሂ ዝሙትን የሚቀሰቅሱት ቤት እየተከራዩ አብዛኛውን ጊዜ ማን ናቸው? ሀበሾች ናቸው። ኪላብ ብሎ አረብ የሚሳደበው ከልቦች እያለ ይሳደባል። አንዳንድ ጊዜ ስታስበው እውነታቸውን ነው። እውነታቸውን እዚህ ላይ ምን አይነት ያጡታል መሰለህ? በመገናኛ ብዙሃን እከሌ ከሊትን ቀቀሏት፣ ሳዑዲ አረቢያ ላይ ታስረው እንደዚህ በሃይማኖት ተጽዕኖ ተደርጎባቸው ምን ልታደርግ ትሄዳለች? ካፊር ናት አይደል እንዴ? ካፊር ሆነው መዘምራን ቤት አላቸው። የሚገርም ነገር ሳዑዲ አረቢያ ውስጥ መዘምራን ቤት እያከራዩቸው እየተከራዩ የኛ ሙስሊሞች ናቸው የሚያስጠጓቸው። የኛ ሙስሊሞች ይከራዩና ለክርስቲያን ጓደኞቻቸው ያከራዩቸዋል። እዛ ውስጥ የማርያም ፎቶ ምን ምን ተገይቶ ከሰላሳ በላይ ሴቶች ታስረው ነበር። በቪኦኤ ባለፈው ጥያቄ ሲያደርጉላቸው ራሱ ፍርድ ቤት ምናምን ቀርበው እኛ የሃይማኖት ተጽዕኖ እየተደረገብን ፓንታችን ሳይቀር እየተፈተሸ ይላል። ምን ልታደርግ እንደዛ ታደርጋለች? እነሱ ሌላ ነገር ነው ሲሰሩ የተገኙት። እዚህ አልጠለጡም ካል ሳዑዲ አረቢያ የሃይማኖት ተጽዕኖ አለባት ይላል። የሃይማኖት ተጽዕኖ ስላለባት አለ። እዛ ሄደው መጠጥ ነው የሚሸጡት። እዛ ሄደው ሴተኛ አዳሪ ነው የሚሆኑት አፍሪካዎች የሚሆኑት በተለይ መጠጥ ይሸጣሉ። መጠጥ ይሸጣሉ። መዘምራን ቤት አላቸው። የተከራዩትን ቤት የማርያም ፎቶ ይቀበላል። ምንም በቃ ሰው አረቢያ የማይገባባት ከሆነ አይገባም። ሀዛ መሕዙ ክልክል ነው ከተባለ ክልክል ነው አለቅ የሚያቀጣጥሉት በዛ አረብ ከልብ ብሎ ሲሳደብ እውነቱ ነው። ከልቦች ናቸው። በጣም ከልብነት አለ ከሚያደርጉት ድርጊት አንጻር ነው። ዘረኛ ቢሆንም እንኳን አረቦች ዘረኝነት አለባቸው። አዎ አለ። ግን ሀበሻ ላይ ትኩረት የሚያደርጉበት ምክንያት በጣም መጥፎ መጥፎ መጥፎ መጥፎ ሰዎች አሉ። تنت لا يكونوا سمي يغيروا على فاطمه خديجه يتبالوا يكونوا ما انت اللي جاوبت وين نهدي ما مسلم يا مسلم يا غزو وكيل كيف إيه على المسلمة أيتها المسلمة أنت مسلمة هيك هو إن الحجاب حجابك يصونوك يتأبك إشال أيتها المسلمة مسلمة هيك هو إن الحجاب حجاب يصونوك يتأبك إشال ሚነን ነዘራት ከምልከታ አልመስሙማ መርዛማ ከሆኑ ምልከታዎች ይጠብቅሻል፣ ያድንሻል። ያንኛው አካል መርዛማ እይታ አንቺን ይመለከታል። አንቺ ላይ አታይት ትያለሽ። አንቺ ላይ የሚያርፉ አይኖች አሉ፣ መርዛማ አይኖች። እነዛ መርዛማ አይኖች ለልብ ያቀብላሉ። የሰውየው ልብ እዛ ይበከላል፣ አንቺን መረበሽ ይጀምራል። ሌላ የለውም። ኒቃብ ውስጥ ከሆነች ግን ማንም ማንም አያያትም። በቃ ስለማያት ተስፋ የለም። በቃ ጥቁር ትሁን ምን ትሁን ምን ትሁን አያውቅም። እዚህ የሆነ ቆርጦ አይደለም የሚገፋበት የሚገፋ ይስል ያያት ትልሽ አየተዋል ሙስሊማ ሙስሊም እህቴ ሆይ እነ ለሂጃብ ሂጃብ የሱኑቲ ይጠብቅሻል የመነዘራቲ ከምልከታ አልመስሙማ መርዛማ ከሆኑ አስፋዲራ የሚከሰቱ የሆኑ መርዛማ ምልከታዎች ከነማን ሚመርጎል ቁሉብ ልባቸው ከታመሙ ሰዎች ወኪላድል በሸር የሰው ልጅ ውሾች አሉ ውሾች ስራቆች አሉ የሰው ልጅ ክላበል በሸር ይባላል። የሰው ልጅ ውሾች አሉ፣ አንቺን የሚያባርሩ የሚያሳድዱ። በቃ አንቺን የግድ ሐላል ነው የሚያደርግሽ አንድ ቀን ማለት ነው። አየቱሃል ሙስሊማ አንቺ ሙስሊም እህት ሆይ እነል ሂጃብ ሂጃብ የሱኑቲ ይጠብቅሻል። ምን ነዘራቲ ከምልከታ አልመስሙማ መርዛማ ከሆኑ ምልከታዎች አፋደራ የሚፈጠሩ የሚከሰቱ የሆኑ ከነማን ሚን ቁሉብ ልባቸው ከታመሙ ሰዎች ወኪላበል በሸር የሰው ልጅ ውሾች ከሆኑ ኪላበል በሸር ውሾች ናቸው። በጣም ግልጽ ነው አይደል? ኪላበል በሸር አሉ ተኩላዎች አሉ። ኪላበል በሸር የሰው ልጅ ተኩላዎች አሉ። ነው፣ ለምንም አይደለም ያደርጓል። ለምንም አይደለም እሷን አባብለው ስራቸው ካስገቡ ለሐራም ከተጨማለቁ በኋላ ይጥሏታል። ሌላ ነው የሚፈልጉት። አዲስ ማንም ያላያት ያላየሽ ብለዋት ነው ይሄ ነው ሴቶቻችን የሚወጡት በዚህ ነው ብዛት። አሁን ትሯሯጣለች። አሁን አለሁሽ፣ አይዞሽ፣ ከጎንሽ ኡ ሲላት ይመስላታል ይመስላል ቅልጥ ያደርጋታል። አሁኑ አሁኑን የፈለገውን ከተጫወተ በኋላ በቃ ይቺ ለኔ እንደረከሰች ሁሉ ለሌላ ምሽ ነው የምትለው ነው የሚለው። ስለዚህ ስለ ትዳር ይፈልጋል አይፈልግም። አሁን የተዋትና ሌላ ነው የሚፈልገው። ከጊዜ በኋላ ሲጋጩ ሌላ ይፈልጋል። ሌላ ማንም ያላያትን ይላል። አንቺን ደግሞ ያላየ ይህ በቃ ተምሮባት ሄደ ማለት ነው። ታዲያ እንደዚህ አይነት ኬላ በለበሸሮች አሉ። የሰው ልጅ ተኩላ ውሾች አይሰሙ አይደል? ያ በጣም አስቀያሚ ይባሉ በጣም በጣም የሚያሳዝኑ እህቶቻችን ላይ የሚጫወተው እንደዚህ አይነት ቁማር ተጫዋች የሰው ልጅ ምኖች ናቸው። የሰው ልጅ ምኖች ናቸው አሉ ውሾች ውሽሽ የውሻ ክብር መንካት ነው። ወየቅተሊዑ አንኪ ካንቺ ላይ ይነቅልልሻል። አልአጥማአ ስግብግብነትን የሰዎችን ስግብግብነት ካንቺ ላይ ንቅል ያደርግልሻል። በቃ አጥም ማንም አይመጣም አንቺ ላይ ማንም አይፈናፈን ሀሳብ ቤተሰብ እንኳን ባንቺ ላይ ተጽዕኖ አይኖርም። ነፃ ንጹህ ነፃ ትሆናለች። ኒቃቧን ስትለብስ የማንም ፍቃድ እሷ ላይ ተጽዕኖ ያለ የለም። በቃ ነፃነቷን ታውጃለች። ለምን ለአላህ ሰጥታለች ማንነቷን፣ አላህ ይረዳታል። የሂጃብ ውስጥ ሆና ብታለቅስ አላህ ይሰማታል። ወላሂ ዱዓዋ ሰማያትን ሰንጥቆ ይሄዳል። ውስጥ ሆና ተመጀኝበት ራሱ በኒቃቡ ራሱ መመጀን ይቻላል። ለምን ለአንሁ ሚነል አዕማል አሳሊሐ መልካም ስራ ሁለት ለአንተ ብዬ አላህ ለብሼው ከሆነ በቃ እኔ ትዳር አላገኘሁም አምጣ በይ ወላሂ አይደለም ወላሂ ወላሂ ثم ወላሂ ወላሂ እውነት ለአንተ ብዬ ለብሼው ከሆነ እኔ ፊቴን ማሳየት አልፈለኩም፣ ለአንተ ፈርቼ ነው። እውነት ለአንተ ብዬ ለብሼው ከሆነ ለእኔ የሚሆነኝን አምጣ ንገሪ። ከየትም ቦታ መጥቶ አንኳኩቶ ይወጣል ኢንሻአላህ። አይደል እንደ በአማል ሷሊህ መመጀን ለመስሩዕ ምን አልአማል ሷሊህ አይደል እንደ ኢባዳ እኮ ነው፣ አዳት አይደለም። ሚነል መሽሩዓት ዲንያ ነው የድን ትእዛዝ እንጂ አደት የአገር ባህል አይደለም። እኛ የሚያጠጡን ግን የሰዑዲ ባህል የየመን ባህል እያሉ ነው። ሃኡላኢል መልዑኑን ሙናፊቁን የሙናፊቆች ባህሪ ነው የነ አህባሽ ወይቅተሊዑ አንቺ ካንቺ ይነቅልልሻል አልአጥማአ ስግብግብነት ፍላጎትን ፈልዘሚህ ያዥ ሂጃብሽን ኒቃብሽን ወተመሰኪ ቤ ሙትሽ ታደርገሻል ማንም ይጹህ እንዳትሰሚ አይውጅብሽም ለምን ይጹህ ይለፍልፍ ይውጣል ምን አባቷ ገባው ምንም አያገባው። ለዲኑ ተጨንቆ ላይሽም አስቦ አይደለም። ወላ ተልተፊቲ ዞር አትበይ፣ አንገትሽን ዞር አታድርጊ። ወላሂ የሸፍየው ኪታብ ተንቢሃት ማብራሪያ ራሱ አያስፈልገውም። ማብራሪያ ምናምን አያስፈልገውም። ትርፍ ወሬ ነው። ማብራራቱ ራሱ ትርፍ ነው። ولا تلتفتي ዞር አትበይ ቢዲአያቲ ለአባባሎች المغرضة ሸንጋይ የሆኑ አባባሎች التي እነዚህ አባባሎች تحارب الحجاب ሂጃብ በሂጃብ ላይ የተለቀቁ ጦርነቶች ናቸው። أو تقلل من شأنه ወይ የኒቃብን ጉዳይ ዝቅ አድርገው ነው የሚመለከቱት። ለነዚህ አንገትሽን ዞር እንዳታደርጊ፣ ዞሮሽን እንዳትሰጪ። ውሾች ናቸው፣ ውሾች ናቸው። ታያ ማንም ይሁን ማለት ማንም ይሁን ወየቅተሪው አንቺ ካንቺ ላይ ይነቅልልሻል። አልአጥማ አጥማ ምንድን ነው? ስግብግብነት ፍላጎትን ፈልዘኒህ ያዥ ወተመሰኪ ቢህ ወጥቅ አድርገሽ ያዥ ፈልዘን ራሱ ሙጭጭ ማለት ነው። ወተመሰኪ ቢህ ተውኪድ ነው። ሙጭጭ ጠንክረሽ ያዥ አብዱ አለይሃ ቢልነዋጅዝ ይላሉ ነብዩ አለይሂ ሰላቱ ወሰላም። ያዙ ስናየን አሉና አብዱ አለይሃ ቢልነዋጅዝ በመንጋጋችሁ ነክሳችሁ ያዙ እንዳያመልጣችሁ ይላሉ። ይሄ ምን ማለት ነው? ተውኪድ ነው። ፈልዘኒ ያዥ ይቃብሽ ወተመሰኪ ቢህ ሙጭጭ አድርገሽ ማንም ይጩህ ለአላህ ብላ አይደለም የለበሰችው ሰው አይታ ነው። እንደፈለጉ ይቀውጡት፣ ለፍልፈው ለፍልፈው ሲደክማቸው ይተውታል። ወላ ተልተፊት ዞር እንዳትይ፣ አንገትህን ዞር እንዳታደርግ፣ ቀና ብሎ ማዳመጥ የለም። ለነማት ይዲአያት ለአባባሎች المغرضة ምንድነው مغرضة? ሸንጋይ የሆኑ ሸንጋይ ቀስቃሽ የሆኑ التي እነዚህ مغرضة አባባሎች تحارب الحجاب ሂጃብን መዋጊያዎች ናቸው፣ ጦርነቶች አው ተቀልሉ ምን ሸእኒ ወይ ሚን የሂጃብን ጉዳይ ቀለል አድርገው የሚያሳዩ ናቸው። ታያቸው ፈኢንሃ ቱሪዱ ለኪሻ ፈኢንሃ ይህች አባባል በመገናኛ ብዙሃንም ስሚያት በአቅዋል በከፊል አቅዋል ብትሰሚያትም ፈኢንሃ ቱሪዱ ለኪ ላንቺ አስባለች ነች ጦርነት ምንም አሸረ አደጋ የሚያስበችልሽ ከኋላ ተጠልፈሽ እንድትወርቂ ነው። ከኒቃቡ ውስጥ ከወጣሽ አፍንጫሽ ይታያል፣ ማንነትሽ ያስታውቃል። ስለዚህ እነሱ ፍላጎት ውስጥ ለማስገባት ነው የፈለገው። ፈኢነሃ ይህች አባባል ቱሐሪቡ ልሒጃብ አው ቱቀልሉ ምን ሸእንሁ የተባለችው دعايات المغرضة አታላይ የሆኑ አባባሎች ሂጃብን የሚፋለሙባቸው ጦርነቶች ናቸው። አው ቱቀልሉ ምን ሸእንህ ወይ የሂጃብን ክብር በመቀነስ የታለመ ነው። ይሄ ደግሞ فإنها تريد لك ለአንቺ የታሰበልሽ ነው። الشر አደጋ ነው ከጀርባ የታሰበው። كما قال الله تعالى አላህ እንዲህ ሲል የመጨረሻ ምክሩን ይሰጠናል። ويريد الذين እነዚያ ይፈልጋሉ ያስባሉ እነማን የተዲዑን ሸሃዋት ስሜታቸውና ዝንባሌያቸውን የሚከተሉት ወንዶች ወይም የሚከተሉት ካፊሮች ይፈልጋሉ ምን አንተሚሉ እንድታዘነብሉ መይለን ዝንባሌን አዚማ ከባድ የሆነን ማዘንበል እንድታዘነብሉ ከባድ የሆነን ማፈንገጥ እንድታፈነግጡ ከኢስላም መስመር እንድትወጡ ይፈልጋሉ ሴቶች ከሂጃብ ከወጡላቸው እንደፈለጉ ያገኟቸዋል የትም የትም ያገኛቸዋል። ጀልባ ውስጥ ስትሆን አትሄድለትም። የት ዛፍ ስር አቆምለትም ወይም ደግሞ አትሄድለትም ከተማ ሂጃቧን ከለበሰች ሀያ አለበሰች በቃ ሰላም። ለዚህ ነው ይጮሃሉ። እነሱ እኮ የአርባ ምንጭን አስበው አይደለም እዛ የሚጮሁት እዛ የራሳቸው አካባቢዎች ላይ አሉ። እነዛን ለማግኘት ሲጮሁ እኛ ጋር ይደርሳል የነሱ ጩኸታቸው ካልሲ ለሴት ለወንድ ካልሲ ዝም በሉ። ዋናው መሸፈኑ ብቻ ነው። ልበሱ። አጭር ምናምን ነገር አይሆን። የሴት ተብሎ የሚሰራው አጭር ነው፣ ያሳያል። ምንም አይደብቅም። እዚህ ቁርጭምጭሚት ድረስ ነው። ከዛ በላይ ያለው ስትራመዱ ስትሄዱ ይጋለጣል። ስለዚህ ረዘም ያለ ካልሲ ልበሱ። ገብታችኋል አይደል? ይሄ አሁን የቀራ ነው እ ይበቃና ከዚህ በላይ ኒቃብ እኔ እንጃ አላህ አለ የሰውየው የሰውየው ራሱ አገላለጻቸው ይበቃናል ይበቃናል። ከሐዲስ ከቁርአን ከራእይ ከሁሉም ነገር ሁሉንም ነካክተውታል። ይህ በቃ ከዚህ በላይ እኔ አላህ አለ